ይሞኝ አፉ አልኩት። ከዛም ሌላ ስህተት አደረገ። ይህንን ሰው ዳግም ማየት ማየትም ማግኘትም አልፈልግም። ነገር ግን አፉ ብየዋለሁ። ይህ አፉታዬ ትክክል ነው ወይ? ስለ አፉታ ቢያብራሩልኝ ይላል ማይክ ፍሬ። ያንተ አፉታ ትክክል አይደለም። ምክንያቱም አፍ ብሎዋል፣ ግን ቀጢዓት ረሒም አደረግ يقول النبي صلى الله عليه وسلم هلت مسلموك سوست كان بيتشانو ادريت ستاتشو كسوست كان بوهالا سلام كالتبابالو كتكورا الرفو الله سبحانه وتعالى قطعون يا ورد باتشوال سنيونا هموس يا الله الرحمة سيزرقان سيبتن انتن سيل النسو رحمة أتستاتشو يبالال سلازي عفو بمالته እኛም እናመሰግንሃለን አላህም ያመሰግንሃል ላኪን ሰላም አልለውም ፊቱን ለማየት አልፈልግም ማለት ሀዳ ቀጢዐት ራሒም ወቀጢዐት ልእስላም የእስልምና ወንድማመችነት እየቆረጥክ ነውና ያንተ አፉታ ማለት ግማሽ ነው ሙሉ አይደለም አፉ ብለህ እንደገና ሄደህ ሰላም በለው አላህ ያክብርህ እንጂ ሰው ቢያሳንስህ ምንም እንትን የለውም የፈለገውን ሰው ቢሆን አለም ሙሉ ያሉ ሰዎች ቢያሳንሱህ ቢሰድቡህ ምን ምን ምን የፈለጉን ይበሉ ከአላህ ክብር ከወጣህ ብቻ ነው ኪሳራ የሚባለው نعم mic free ሰላሙ አሌይኩም ወረህመቱላሂ ወበረካቱ አንድ ወንድና ሴት የተለያየ ሀገር ሆነው በወኪሎቻቸው አማካይነት ሀገር ቤት ኒካህ ማሰር ይችላሉ ወይ የሚለው mic free። በጣም ይችላሉ፣ ግን እሷ አትወክልም። የሚወክለው እሱ ነው። እሷ ወልይ አምር አላት። ለምሳሌ አሁን በአውሮፓ ሆና አንዷ ልታገባ ትችላለች። እሱም አውሮፓ ነው ያለው፣ እሷም አውሮፓ ነው ያለችው። ሁለቱም በአንድ ከተማ ነው ያለው እሷ አባቷ አዲስ አበባ ነው ያለው። ስለዚህ አባትዋ ነው የሚድራት እንጂ ሌላ የሚድራት ሰው የለም እሱ ምን ያደርጋል በአዲስ አበባ አንድ ሰው ካለ ማንም ሰው ይወክላል ሂድና ኒካህ እሰርልኝ ይለዋል የእሱ አባትና ይህ የተወከለው ሰው ሄደው በቃዲ ኒካህ ያስራሉ ወሰላሙ አለይኩም እዚህ ያገባታል እንደፈለገ ያደርጋታል خلاص ሚስት ሆነች نعم ሌላለ ማይክፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ። አንዲት ሴት አንዳንድ ጊዜ ኒቃብ አድርጋ ሌላ ጊዜ ሳታደርግ ብትወጣ ችግር አለው ወይ? ኒቃብ የምታደርገው ሜካፕ ያደረገች ያደረገች ቀን ሲሆን እንደዚሁ ያለ ኒቃብ ፊቷን ተገልጣ የምትወጣው ሜካፕ ያላደረገች ቀን ነው። ይህ እንዴት ይታያል በሸሪዓ? ምን ነው ማይክፈሪ መጀመሪያ አንዲት ቃል አለች መታረም ያለባት ኒቃብ የሚባል በእስልምና የለም ሒጃብ ነው የሚባለው እናንተ እንዴት ነው ኒቃብ የምትሉት አላቅም ወላ ኒቃብ ማለት አይንዋን ከፍታ ምናመት ነው የፈለገው ይሁን ሴት ፊትዋ በሙሉ መሸፈን አለባት ሀዳ ዩሰማ ሒጃብ ሒጃብ ብለን እንነጋገር እሺ ካሁን በኋላ ስለዚህ ሚኪያጅ ቢኖራት ሜክአፕ ቢኖራት ወላ ምን ቢኖራት ባይኖራትም የሴት ፊት አውራ ነው እንሻላ ቦያ አርጋ በደንብ አርጋ ብታሳምረው ወይም ዝም ብላ በቃ ምንም ነገር ሳታረግ ፊትዋ መገለጽ አውራ ነው ሐራም ነው አላህ ስብሓ ታላ ይቆጣበታል እና በ مكياج በእንትን የሚሰፈር ነገር አይደለም نعم mic free አንዳንድ ሰዎች አሉ ወንድሞች አንዳንድ ሴቶች አሉ ወላህ ወላ እንደኔ እንደኔ ከሆናችሁ normally አለምንም አይነት مكياج ና ጭማሪ ምናምን ስትመጣ ስኳር ትመስላለች مكياج ወድ مكياج ምናምን ምናምን ስታደርግ ዘንጀሮ ትመስላለች ወላ ወላ ብዙ ሴቶች አሉ እስተዋት ሆነው ቀይ በዚህ ቅንድቧ ቀይ በአይኗ ትን ምን ምን ምን ምን በከንፈሯ ሶስት ኪሎ የሚያህል ነገር ስትቀባው በዚህ በጉንጭዋ በርበሬ መስ ወላህ አልዓዚም እኔ እኔ ስሜቴን እየገለጽኩ ነው አሁን ያኔ ሳያት ከሷም ብላ አይመጣልኝም ከሷ ቁጭ ብለህ መብላትም ይቀፈኛል ሴቶች አሉ ምንም አይነት በፊታቸው ሳይጨምሩ ማርያም የመስሉ ሰዎች አሉ ሴቶች አሉ ሚኪያጅ ሲጨምሩበት ወደ ሌላ ነገር ይቀየራሉ ስለዚህ የ مكياج ጉዳይ አይደለም ነገሩ ሐራም ነው ፊትዋ መገለጥ mic free አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሌላው ጥያቄ ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም አላህ ጋር በተገናኙበት ጊዜ ማለትም ሰላትን ለማስቀነስ ሲመላለሱ በሰባቱም ሰማይ ላይ ነቢያቶችን አግኝተዋል፣ አነጋግረዋል። ረሱል ሰለላሁ ዐለይሂ ወሰለም አሁን ያሉበት በርዘህ በሚባል ቦታ ላይ ነው ያሉት ይባላል። በርዘህ ማለት ጀነትም አይደለም ጀሃነብም አይደለም ይህ ቦታ ምን አይነት ህይወት ነው ያለው የሚለው mic free። ነቢያችን ሳሰለም በቀብር ነው ያሉ መዲና ምነወራ ሄደህ ብትቆፍረው ታገኛቸዋለ በጎናቸው አቡበከር አለ በሁለተኛ ጎናቸው ዑመር አለ ብትቆፍራቸው ልክ አላህ እንደፈጠራቸው እዛ ተኝቶ ታገኛለህ ላኪን ሩሓቸው በጀና ውስጥ ነው ያለው በቀብር ሆኖም የጀና ነገር ሁሉ እያገኙ ናቸው እንዴት ለሚለው ነገር ግን አላህ በችሎታው እኔ እዚህ ቁጭ ብዬ አሁን ከእናንተ ጋር የምንነጋገረው አይገርምም አይገርምም ወይ ማይክሮፎኑ ሀፍ ኪሎ ነው ወላ ሩብዕ ኪሎ ሊሆን ይችላል ላስልክ ከሆነ ደግሞ በእጅ የሚጨበጥ ብረት ነው በዚህ ስናገር በአሜሪካ ያላችሁ በዓለም ያላችሁ በሙሉ ቤታችሁ ቁጭ ብላችሁ ቤት መጣ ይህ ድምጽ ከየት ነው የሄደው? ይህን ሁሉ ጫካ፣ ንፋስ፣ ባህር ይህን ሁሉ በጣጥሶ ሲሄድ ማን ነው ወደ እናንተ ያደረሰው? ተናገሩ እስቲ ማን? አላህ ነው እንጂ ፎርሙላ አስቀመጠ። በዚህ ዱንያ formula formula አስቀመጠ። አንዱ መጥቶ ፎርሙላውን አላህ ከሸፈለት። ከዛ ማይክሮፎን እና ላስልክ ይሰራ بس ይህን የቻለ ጌታ በቀብር ውስጥ ደግሞ አንድ ነገር ልንገራችሁ አሁን አንድ ሰው ሲተኛ okay? በጎኑ ደግሞ ሌላ ሰው ይተኛል ተኝተዋል ሁለቱም አንዱ ከሚስቱ ጋር ተገናኝቶ ሌሊቱን በሙሉ ጅማዕ ሲያደርግ አደረ እንዲያውም የሚፈስ ነገር ሁለት ሶስት ጊዜ ነው የፈሰሰው ረካ በህልም ነው አንዱ በዛ አልጋ ያለ ሲጨፈጨፍ ያኔ ሲደበደብ እስር ቤት ሲገባ እሳት ሲያቃጥሉበት አደሩ ሁለቱም ተሰማቸው ነገሩ ያ የደስታ ነገር ተሰምቶት እንዲያውም ስፐርሙ ለቀቀበት ያ ደግሞ ሲሰቃይ ሲቃጠል ሲደበደብ አደረ ብር ሲል ከንትኑ ሲነሳ በጣም ተሰቃየ ጠይብ ይህ ነገር ያደረገው ማን ነው አላህ አይደለም ልክ እንደዚህ ደግሞ በቀብር ውስጥ ነዒም አለ አዛብ አለ ይህን ያላመነ ሰው ከእስልምና ውጭ ነው ይወጣል ረሱ ስለም ምናሉ አልቀብሩ ኢማ ረውደቱን ምን ሪያድ ልጀና አው ሑፍረቱ ምን ሑፈር ናር ቴክኒኩ ለአላህ እንተወው እንዴት ነው ብንል አላህ ቻይ ነውና በቀብር ጀና አለ يوم القيامة ደግሞ እውነተኛው ጀና አለ በቀብር ደግሞ ጀና አለ ግን ያ ጀና አላህ በሚያውቀው በሚችለው ሁኔታ እየተደሰቱ ናቸው በቀብር ያሉ ኢዘን ረሱል ስ ሰለም ሁወ ፊል በርዘኽ ፊል ቀብር ደግሞ ቀብርም በርዘኽም የተለያዩ ናቸው ቀብር ማለት ጉድጓዱ ነው ጉድጓዱ ቀብር ይባላል በርዘኽ ማለት ግን በእጅ የማይዳሰስ በአይን የማይታይ በጆሮ የማይሰማ አላህ የፈጠረው አንድ የደስታ ረውዳ ነው ወይም የአዛብ ረውዳ ነው ለማወቅ ከፈለግ አትችልም ምክንያቱም ብዙ ነገር አለ በጭንቅላጣችን እናምነዋለን ለማየት ግን የማንችለው ብዙ ነገር አሉ ከነሱ አንዱ የቀብር ሁኔታ ነው አልበርዘኽ ማለት ሁኔታው ነው በቀብር የሚገኛ ሁኔታ በርዘኽ ይባላል በርዘኽ ምን ማለት ነው ያኒ በይነ ዱንያ ወልአኺራ በመካከል ሆኖ የሚጫወት እንትኑ በርዘኽ ይባላል ማ በይነ ዱንያ ወልአኺራ ስለዚህ ነቢያችን በበርዘህ አሉ ቦዲያቸው በቀብር ነው ያለ በጀና የተደሰቱ ናቸው እንዴት የሚለው አላህ እንተው እንሻ አላህ ሰላም አሌይኩም ወረህመቱላሂ ወበረካቱ ሌላው ጥያቄ ቤት ውስጥ በፎቶ ሳይሆን ከእምነ በረድ የተሰሩ እንደ ወፍ፣ ድመት አይነት ቤት ውስጥ ለጌጥነት ማስቀመጥ በሸሪዓ እንዴት ይታያል የሚል ነው። ማይክፍሪ በጣም የተከለከለ ነው። ምስሊ፣ ሰነም፣ ሀወልት ነው የሚባለው በእምነ በረድ የተቀረጸ የወፍ፣ የሰው፣ የንጉስ፣ የምን የምን የምን በሙሉ ይህ ከቤት መውጣት አለበት። እሱ እያለ መላይካ አይገባም። بيتو ملائكة قضاء سلزي يعني هنا قر هلو جميع العلماء يتسمى مبت حرام نقرنو شي بنقراتشن لاي حنوتا يتالو أبدوكانا آه، إسلام آه، بحر الإسلام يردوش نبرا دلا بتياك أي ردوش نبرا هون بتشاشن هون شي يتالو النسو يعني منو عندان شي أكرفوال اندي هنشي زاري أكرفاشال مسالي يعني كان دسو انكوان تتالتشال شال ስለዚህ የት አሉ እነሱ ይረዱሽ ነበርና ሁኔታውን ለማወቅ ነው እኔ የት አሉ ብዬ ትእዛዝ ለማሳለፍ አይደለም ሁኔታቸውን ለማወቅ እንዴት ነው ደህና ናቸው ወይ ነው ያጠፋቸው ለማለት ነው mic free ሰላም አሌይኩም ወረህመቱላሂ ወበረካቱ አኩርፌ እንኳን አይደለም ትንሽ ስላመመኝ ነው። እኔ አብዱካ የለም፣ ስለ ባህረድ ግን ምንም አውቀው ነገር የለም። ሌላው ጥያቄ ምንድን ነው የአይኔ ቅንድብ ጸጉሩ በጣም ይበዛልና እናም ሽበትም አለበት። ያንን ቦታ ጸጉሩን ባነሳው በሸሪያ እንዴት ይታያል? ለመቀንደብ ፈልጌ ሳይሆን ሽበቱ ስላስቸገረኝና ወደ አይኔ ጸጉሩ ስለሚወርድ ነው። በጣም ስለሚያስጠላ ስለሚያስጠላም ጭምር ነው የሚል ነው። mic free። በመሰረቱ ቅንድብ መቁረጥ የተከለከለ ነው፣ ሐራም ነው። ግን አንድ ነገር አስተምሬያችሁ ነበር የምታስታውሱ ከሆነ እንዲያውም ባለፈው ሳምንት ነው። ተቅይር ኸልቅ ላህ ሐራም አላህ የፈጠረው በሰውነታችን መቀየር ሐራም ነው ብለናል ሊአን አላህ ስብሓን ታላ ምንድን ነው የሚለው هو الذي يصوركم في الأرحام كيف يشاء አላህ በሚፈልገው ቅርጽ በሚፈልገው color በሚፈልገው ጥቁር ነጭ ረዥም አጭር እሱ ነው የፈጠረህና የሚፈልገውን ይሁን መቀየር አትችልም በሰውነትህ ግን አንድ ነገር የጨመርኩ ምንድን ነው عيب ካለ አስነዋሪ አስከፊ ነገር ካለ እሱን ለማልቀቅ ይቻላል ብዬ ነበር ለምሳሌ አንድ ሰው በግንባሩ ትንሽ እብጠት ይመጣል ያኔ ተጨማሪ ፍጥረት በእንትኑ በግንባሩ ትንሽ ያበጠ ነገር እንደ እንትን ይወጣል እሱን ማልቀቅ ምንም አይደለም ምክንያቱም ይህ ያኔ ያስከፈዋል ዔብ ነው ዔብ ዔብ ማለት ያኔ አፈጣጠር እንትን ነው እንደዚህ የመሰሰለ ልክ ነው ግን ቅንድብ ማለት አላህ የፈጠረው ቅንድብ ነው ሽቤት ቢያወጣ እሱ ብቻ አይደለም ሽቤት የሆነው ጸጉርህም ንምንምን ሁሉ ሰውነታችን ያኔ እድሜ ከገፋ ሰው ሽቤት ያመጣል ምን ምን ችግር አለው ይህ ነገር ረዝሞ በጣም ረዝሞና አይኔን ሊያጠፋኝ ይችላል ካልክ ደግሞ አሳጥሪው ችግር ካለ ችግር ከሌለ ግን መቁረጡ ትክክል አይደለም mic free ሰላም አሌይኩም ወራህመቱላሂ ወበረካቱ። <clears throat> አይፓድ ላይ ወይም ስልክ ላይ ያለ ውዱ ቁርአን መቅራት ይቻላል ወይ የሚል ነው። mic free። አለ ውዱ ቁርአን መቅራት ከአይፓድ ከፓልቶ ከምን ከዋትሳፕ ከተጀዋል ከምን ምንም ችግር የለው። መጽሐፍ ብቻ አትያዝ مصحف قرآن يزه قرآن مكراتو على وضوء بتلي على جنابنا على وضوء أي هنا سلزي قرآن لمكرات كفل لك كفل كفل لك كون بوتا على وضوء لمقرات يتشلال بس جنوب كون كجنات كرام جنابا كله أي هنا ما يكفري السلام عليكم ورحمة الله وبركاته አንዲት እህት ምን ትላለች? ከተወሰነ ወር በፊት አርግዤ ነበር። በዛን ሰዓት ትንሽ ትንሽ ደም ይወርድ ነበር። እናም ውዱ በየሰላት ወቅቱ እያደረኩ እሰግድ ነበር። ከዛ ከዛም ዶክተሮቹ እርግዝናው ትክክል አይደለም ከማህፀን በላይ ነው ብለው ጽንሱ እንዲወርድ መርፌ ወጉኝ። ከዛም ለ15 ቀን ያክል ብዙ ብዙ ደም ይፈሰኝ ነበር። ከዛም በኋላ ትንሽ ሲቀንስ ጠቅላላ ሳይቆም መስገድ ጀመርኩ። የውርጃ ደም እስከ ስንት ጊዜ ነው ገደቡ? ወይንስ እንደ ወሊድ ደም እስኪቆም ድረስ መጠበቅ አለብኝ ወይ የሚለው ማይክሪ መጀመሪያ ከኛ በላይ ሴቶች ያውቃሉ። የወሊድ ደም ነው፣ የወር አበባ ደም ነው ወይስ ምንድን ነው? እነሱ ያውቃሉ። ከእነሱ ጋር ስላለ ለይተው ያውቃሉ። እነሱ ግን ዑለማዎች የሚሉት ምንድን ነው? አንዲት ሴት ከወለደች ደሙ እስከሚቋረጥ ድረስ መስገድ የለባትም። ገፋቢል ገፋቢል ገፋ ቢል እስከ አርባ ቀን ከዛ በፊት ከጸዳች ግን ታጥባ መስገድ አለባት። እንሻላ አላህ በአንድ ሳምንት ከጸዳች ታጥባ ትሰግዳለች። ምንም ነገር ሌላ ምርጫ የላትም። ካልተቋረጠ ግን እስከ አርባ ቀን ያኒ ዑለማዎቹ ገምተው እስከ አርባ ቀን ይላሉ። okay ከዛ በላይ የወጣ ደም ግን የወሊድ አይደለም፣ የኢንፌክሽን ሊሆን ይችላል፣ ከማህፀንዋ የተነሳ ሊሆን ይችላል። ደግሞ እነሱ ያውቃሉ ሴቶቹ ደሙ የወር አበባ ነው ወይስ ኢንፌክሽን ሆኖ የቁስል የምን የምን የተጎዳችው ነገር ነው ለይተው ያውቃሉ። ምክንያቱም የወር አበባ ቀይ ሆኖ ጥቆር ጠቆር ያለ ነው ወፈር ያለ ነው ሽታ አለው ያ ግን ያኒ ቀይ ደም ነው እነዚህ ያውቃሉ እነሱ ከኛ በላይ ስለሚያውቁ ደም ነው ደም ወይም ደግሞ حيض ነው ስለሚያውቁ ለእነሱ እንተውላቸው لكن ምንድ ነው የሚለው አንድ حيض የመጣት ስድስት ቀን ሰባት ቀን ይቆያል ከስዋ ዛሬ ግን አስር ቀን ቆየ ቢቆይም መታጠብ የለባትም መስገድ የለባትም ሀይዱ እስካለ ድረስ لكن ከአስር ቀን አንዳንድ ዑለማችሁ ከአስራ አምስት ቀን ይላሉ ከዛ ካለፈ ግን ሀይድ ሳይሆን እስቲሓዳ ነው የሚባለው ደሙ እየፈሰሰ በብልትዋ አንድ ቁጥን ወይም ጨርቅ አርጋ ያኒ አምስት ጊዜ ውዱእ ታደረጋለች አምስት ጊዜ ማለት ለፈጅርም ውዱእ ለዙሁርም ሌላ ውዱእ ዙሁር የሰገደችበት ውዱእ አስር ልትሰግድበት አትችልም ሌላ ሰላት ልትሰግድ ትችላለች ግን አምስት ፈርዶች አምስት ውዱእ ታደርጋለች ደሙ እየፈሰሰ ልትሰግድ ትችላለች ይህ የማህፀን ችግር ከሆነ ወይም እስቲሓዳ ከሆነ ማለት እስቲሓዳ ማለት የወር አበባ ሲመጣ የተወሰነ ቀን ይቆይ ነበር አሁን ግን ያኔ ቀኑ ጨመረ እስከ አስር ቀን ትጠብቃለች ከዛ በኋላ እንትን ታደርጋለች ማለት ነው አንዳንድ ሴቶች ደግሞ እስከ አስራ አምስት ቀን እንድትቆይ ያደርጋሉ ዑለማዎቹ ኩል ሓል የሐይዱ ጉዳይ የዚህ የንትኑ የወር አበባ ጉዳይ more የሚያውቁት እነሱ ናቸው ሴቶቹ mic free ሰላሙ አሌይኩም ወረህመቱላሂ ወበረካቱ አባቴ ሲሞት ያወረሰኝ ገንዘብ አለ እሱ በህይወት እያለ ገንዘቡ ምንም አይነት ሐራም የለበትም እኔ በውርሻው ገንዘብ ሐራም ነገር ብሰራ ወይም ሪባ ብሰራ አባቴን ወንጀሉ አባቴን ያስጠ እኔ በሰራሁት ወንጀል አባቴን ያስጠይቀዋል ወይ የሚል ነው። ማይክ ፍሪ يقول سبحانه وتعالى ولا تزر وازرة وزر أخرى የአንድ ሰው ወንጀል ወደ ሌላ ሰው አይዘዋወርም። አንቺ የሰራሽው ወንጀል ላንቺ ነው፣ እኔ የሰራሁ ወንጀል ለእኔ ነው። አባትሽማ ሐላል ትቶ ሲሞት ይመሰገናል እንጂ እንዴት ይወነጀላል? ሁለተኛ ሐላሉ ገንዘብ ትቶ ቁማር ተጫወችበት መጠጥ ጠጭበት ብለዋል እንዴ? አላለም። አልሐምዱሊላህ እሱ ሙተዋል። ጥሩ ገንዘብ ሐላል ገንዘብ ትተዋል። እንግዲህ ወንጀሉ መቶ አንድ በመቶ አንቺ ነው የምታስብበት እንጂ እሱ ምን ወንጀል አለው? ናም ማክፍሪ ሰላም አሌይኩም ወራህመቱላሂ ወበረካቱ። ሌላው ጥያቄ አልሙተከቢር የሚለው የአላህ ስም ትርጉሙን ቢያብራሩልኝ የሚል ነው። ኢንሻአላህ mic free። المتكبر ባለፈው ሳምንት ትዕቢተኛ ማለት ነው ብሎ አንዱ ጠየቀኝ። አሁ ሌላ ትርጉም የለውም። በቋንቋ ደረጃ ሙተከብር ትዕቢተኛ ነው በቋንቋ ደረጃ በሳይንስ ደረጃ ግን በሳይንስ ደረጃ ትዕቢተኛ በእኛ አነጋገር እንደ ስድብ ነው የሚታሰበው። ግን ይህ ለሰው ነው። ትዕቢተኛ ካልካ አንተ ሲፈት ነቅስ ሰው ትዕቢተኛ ስትለው ስድብ ነው። ለአላህ ግን هو صفة صفة الكبرياء وصفة الجلال وصفة الجمال يعني ما شاء الله الله متكبر ነው አሁን ሙተከብር ማለት በአማርኛ ልትተረጉመው ከፈለክ በቋንቋ ደረጃ ትዕቢተኛ ነው ብያለሁ። ሌላ ልታመጣው አትችልም። ምክንያቱም ልዕልነት ካልክ ልዕልነት ሌላ ነው። ልዕልነት ሌላ ትርጉም አለው። ስለዚህ አልሙተከብር ነዓም አላህ የተከበር ለምን هو الخالق هو الرازق هو المعطي هو المانع هو كل شيء هو الملك هو الجبار هو القهار إذا متكبر ሲያንሰው ነው አላህ ሁወ ሙተከብር በአማርኛ እንደፈለጋችሁ በሉት ናም ማይክ ፍሪ ሰላም አሌይኩም ወራህመቱላሂ ወበረካቱ። ኡስታዝ ኑር ሀሰን እጅ አውጥተሃል። ማይኩን ልልቀቅልህ። ኡስታዝ ኑር ሀሰን እጅህ ወጥቷል። ኡስታዝ አንዳንድ ጻፍልኝ እስኪ ማይክ ኦኬ ማይክ ፍሬ ቤት የሚለው ትንሽ ይከብዳል። ትክክለኛው አማርኛ ግን ኩራት ማለት ነው። ለአላህ ኩራት ይገባዋል። ለሰው ልጅ ግን በሆዳችን ቆሻሻ የተሸከምን ሰዎች፣ ደካማ ፍጡር፣ ጉንፋን ቢዘም የምንወድቅ ሰዎች ኩራት ለአላህ ብቻ ነው የሚገባው። ምንድነው አልኪ ምንድነው አልዓዘመቱ ኢዛሪ ወልኪብሪያኡ ሪዳኢ ለአላሁ ተዓላ ፈመን ናዛዐኒ ዋሒደን ሚንሁማ አስከንትሁ ናሪ ይላል። ይሄ ኪብር የሚለው ኩራት ለሚለው ነው ባጭሩ ወደ ትዕቢት የሚለው ትንሽ ማች አያደርግም ለማለት ብዬ ነው ኢንሻአላህ በአማርኛው እህቴ ከፈለግሽ ኩራት ማለት ነው ኪብር የሚለው በአማርኛ ትክክል ኩራት ለአላህ ኩራት ይገባዋል የሚለው ነው ኢንሻአላህ ሌላ ይሄ ትዕቢት የሚለውን እንተው ኢንሻአላህ ለማለት ፈልገን ኢንሻአላህ ሰላም አሌይኩም ወራህመቱላሂ ወበረካቱ። አንዲት እህታችን ምን ትላለች? ሱብሂ ላይ ቁኑት ማብዛት እንዴት ይታያል የሚል ነው። ኢንሻአላ mic free። ቁኑት በመጀመሪያ ደረጃ ቁኑት ፈርድ አይደለም። ቁኑት አብዛኛው ጊዜ ነቢያችን የሚያደርጉት የነበረ አንዳንድ ክፉኝ ነገር ሲገኝ ነው። ጠላቶች በጣም ትን ሲበረቱ፣ የሚያስፈራ ነገር ሲመጣ፣ ዝናብ ሲታጣ፣ ጭንቀት ሲመጣ፣ ችግር ሲመጣ ነቢያችን ቁኑት ያደርጉ ነበር እና ጠላቶች ለምሳሌ ብዙ በደል ሲያደርጉ ቁኑት እያደረጉ ከአላህ ላዕና እንዲወርድባቸውና አላህ እንዲያሸንፋቸው ቁኑት ያደርጉ ነበር። ላኪን ቁኑት ፈርድ ነው በዚህ ሰላት በዚህ ሰላት ግን ፈርድ አይደለም የሚለው ነገር የለም በመዛህብ ደረጃ ከሄድን መዛህብ ይለያያሉ አንድ መዝሀብ አለ ቁኑት የሚያደርግ ሌላ መዝሀብ ያለ ጨርሶ ቁኑት የማያደርገው ስለዚህ በፈጅር ቢዛት ቁኑት ማድረግ ያኒ የወረደ ሱና የለም በፈጅር ብቻ ቁኑት ማድረግ እንዲያውም በኢማም አቡ ሐኒፋ በዊትር ነው ትኑ ቁኑቱ ያጸደቁት ነገር ማለት ነው ስለዚህ የመዝሀቦች ልዩነት አለ እዚህ ደግሞ የመዝሀቦች ልዩነት አምጥተን መዘርዘሩ ምንም ትርጉም የለውም አላኩል ሀል ከፈለክ ቁኑት አድርግ ከፈለክ አታርግ ግን የነቢያችን ሱና መከተል የሚፈልገው ግን ሀደት ሀደት ሲገኝ ሁኔታዎች ሲገኙ ሲገኙ ጠንከር ያለ ኩነታት ፍራቻ ዝናብ ሲታጣ ጠላቶች ሲበዙ ለአላህ يعني ለአላህ ብዙ ልመና ልታደርስ ከፈለክ የሚደረግ ቁኑት ነው ስለዚህ በዚህ ሰላት ፈርድ ነው በዚህ ሱና ነው በዚህ መክሩህ ነው ለማለት አይቻልም نعم። mic free። ሰላም አሌይኩም ወራህመቱላሂ ወበረካቱ ሌላው ጥያቄ ጥቁር ሂና መቀባት ማለት ለፀጉር መቀባት ለወንድም ሆነ ለሴት ይፈቀዳል ወይ? ካልተፈቀደ ሀዲስና ከሀዲስና ከቁርአን ደሊል ካለ ቢሰጡኝ የሚል ነው። mic free። ጥቁር ሂና mic free። እኔ ጥቁር ሂና ወላ ነጭ ሂና ወላ ቀይ ሂና አላቅም። የሕኛ ነገር ከለሩ ምናምን እውቀት የለኝም። ግን ነቢያችን ሒና ማረጉ የሚቻል መሆኑን ገልጸዋል። በራስ ጸጉር ደግሞ ጥቁር ከለር ማረጉ ከልክለዋል። ይህን ነገር በሸር የጸደቀ ነገር ነው። ነቢያችን ሰለም በሒና አርጋችሁ በማንኛውም ናደርጋችሁ ጠጉራችሁን ቀይሩ ላኪን እጅተንቡ ሰዋድ ይላሉ ጥቁር ነገር ግን እንዳታረጉ አሉ ይህ እንግዲህ ሕና ነው አልኮል ነው ወላ ሊጥ ነው የፈለጋችሁን አድርጉ ጥቁር መሆን የለበትም በጠጉር ማለት ነው ሒና ደግሞ በበኩሉ ነቢያችን ሒና ማረጉ ያኒ ምንም እንዳልሆነ ነቢያችን ተናግረዋል ስለዚህ አሁን ሁለቱም ለማገናኘት የሚያቅ ሰው መሆን አለበት ሒናው ምን ከለላ አለው ከለሩ ምንድን ነው መቼ ነው ቢጫ የሚሆነው መቼ ነው ጥቁር የሚሆነው? የሂና ሁኔታ ማን ነው ጥቁር? ይህ ነገር እኔ ብዙ እውቀት የለኝም እና የምታውቁ ካላችሁ እጃችን አንሱና፣ ግን በመሰረቱ በራስ ጸጉር ጥቁር color አይፈቀድም። ነው ይህ ነገር ከዚህ ተነስተን እንናገር እንሻ አላህ ማይክፈሪ سلام አሌይኩም ወራህመቱላሂ ወበረካቱ። ሂና ሁለት አይነት color ነው እኔ እስከማውቀው ያለው ጥቁርና ቀይ ነው። እንግዲህ ጥቁሩ ቡኒ ቀይ ማለት ያው ቡኒ ነው። ሁለት አይነት ከለር ነው በአጠቃላይ ያለው ጥቁርና ቡኒም ይሁን ቀይ ያው አንድ ነው። ያው ምንትን የለውም። እንግዲህ ስለ ጥቁሩ ነው የተጠየቀው። ጥቁሩ ይቻላል ወይም አይቻልም ነው። ጥቁር ቀለም ጥቁሩ ሂና ለፀጉር ይቻላል አይቻልም ነው አሁን ለማወቅ የፈለጉት ጠያቂዎቹ። የሂናው color ሁለት አይነት ብቻ ነው። በዚህ ላይ የሚጨምሩት ነገር ካለ እንሻላ። mic free። እኔ ምለው ጥቁር ከሂና ይሁን ከምንም ይሁን ከምንም ይሁን ጥቁር ነገር በራስ ጸጉር የተከለከለ ነው። ሒናው ሁለት ክለር አለ ትያለሽ አይደለም ቀዩ ወይም ቡኑ የተፈቀደ ሊሆን ነው ጥቁር ደግሞ የተከለከለ ሊሆን ነው المهم እኛ ግንዱን እንያዝ ጥቁር አርገህ ጸጉርህና ጢምህ በጥቁር ቀብተህ ማሳየት የተከለከለ ነው نعم mic free ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላው ጥያቄ ምንድነው ውሻ ልብሴን ቢነካው በአፉ ነጃሳ ነው ይባላል። ስለዚህ ያለው ነጃሳ ሳህን ላይ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያሉት እና በልብስ ላይ የሚል ሀዲስ ካለ ቢያብራሩልኝ። በሳህን ላይ ነጃሳው ካረፈ ባክቴሪያ አለው፣ ለዛ ነው። ልብስ ላይ ግን ባክቴሪያው ባክቴሪያው ቢያርፍ ምን ጉዳት አለው ከሚል የተነስተው ነው ዛሬ ጀማ ላይ ስለተከራከርንበት ማብራሪያ ፈልገን ነው የሚል ነው። ማይክፍር እኔ ደግሞ ምለው ምን አይነት ፍልስፍና ነው ይህ? ይህ መፈላሰፍ እኔ ከየት እንዳመጡት አላቅም። ነቢያችን ሳሰለም ያሉት የውሻ ምራቅ የአፉ ምራቅ በውሃ በልብስ በመሬት በቆዳህ በሰውነትህ በማንኛውም ይረፍ የውሻ ምራቅና የውሻ እንትኑ ያረፈበት ነጅስ ነው በውሃ ከጠጣ ያ ውሃ ነጅስ ነው በልብስህ ላይ ከላሰህ ያ ልብስህ ነጅስ ነው በእጅህ ወይም በቆዳ ከላሰህ ያ እጅህ ነጅስ ነው በፈለገውን ነገር አልሙሂም በጨርቅ ስለላሰ ነጃሳ የለውም በውሃ ከላሰ በሳህን ነጃሳ አለው የሚለው ከኪሳችሁ ያመጣችሁት ነገር ነው ይህ ነገር ስለዚህ አሁን አተኩረን የምናየው በማን አረፈ አይደለም እኛ የምናየው የውሻ ምራቅ የውሻ እንትኑ ከምላሱ የወጣው ከአፉ የወጣው ፈሳሽ ነጅስ መሆኑን ብቻ እናውቃለን በማንኛውም ይረፍ ሰባት ጊዜ መታጠብ አለበት አንዱ ከነዚህ ሰባት በአፈር መታጠብ አለበት نعم ይህ የማይቀይር ህግ ነው የአላህ የነቢያችን ህግ mic free ሰላም አሌይኩም ወራህመቱላሂ ወበረካቱ በዊትር ሰላት ላይ አንደኛው ረካ ላይ ሱረቱል መሰድን ሁለተኛው ረካ ላይ ሱረቱል ቀድር እቀራለሁ። ሶስተኛው ረካ ላይ ሱረቱል ኢክላስ እቀራለሁ። ሁሌም አንድ አይነት መቅራት ትክክል ነው ወይ ወይስ የተለየ የሰላት የዊትር ሰላት አሰጋገድ አለ ቢያብራሩልኝ የሚል ነው። አይክፈሩ መጀመሪያ ጥያቄው በጣም የተምታታ ነው። ሱረቱል መሰድ እና ሱረቱል ኢክላስ አንድ ነው አይደለም እንዴ? ጥያቄው ድገሚ፣ በደንብ እንዲሰሙት ወንዶች። ያላ ድገሚ ውስጥ እንትኑ ዊትር ሰላት ላይ የመጀመሪያው ረካ ላይ ሱረቱል መሰድን፣ ሁለተኛው ረካ ላይ ሱረቱል ቀድር እቀራለሁ፣ ሶስተኛው ረካ ላይ ሱረቱል ኢክላስ እቀራለሁ። ሁሌም አንድ አይነት መቅራት ትክክል ነው ወይ? እንግዲህ የተጻፈልኝ እንደዚህ ነው። ምናልባት mic free። አሁን ግልጽ ሆነዋል። ሱረቱል መሰድ تبت يدا ነው። سورة الإخلاص قل هو الله أحد نو سورة القدر إذا إذا إن أنزلناه في ليلة القدر مجمع رياستاتي اللو من دنو تنكيس اللو أقرارو تنكيس تنكيس مالت الله سبحانه وتعالى قرآنه يسكمت أو كلمة كثلو سورة الفاتحة بلو جمرو البقرة العمران يالي اسك قل أعوذي هدال كلاي ودتاش نمي هدو عندنا سوى شالو مجمع قل أعوذ برب الناس يقرونا كذا وهلا ألم ترى يقرالو ወይም ቁል አዑዙ ብረቢ ፈለቅ ይቀሩና ኢዛ ወቃዓት ልዋቂያ ይላሉ ይህ ተንኪስ ይባላል ተንኪስ ማለት በትልቁ ከላዩ ጀምረህ ወደ ታች ነው የምትሄደው ሐራም አደለም ክልክልም አደለም አላህ ስብ ታላ ፈቅረኡ ማ ተየሰረ ሚንሁ ነው ያለው እንደፈለጋችሁ ቅሩ ላኪን ዑለማዎች ነገር አልወደዱትም ምክንያቱም ከላይ ወደ ታች ነው የሚካሄደው እንጂ ቁልአዙ ቀርተህ እንደገና ሱረት ልበቀራ መቅራቱ ለሚሰማው ሰው ጣዕም የለውም አሉ ሁለተኛ ነገር በዊትሪ ሱናው አንድ ሱና ልንገራችሁ ሌላም ሱና አለ መጀመሪያ ሱረት አልአዕላ ሰቢሕ እስመ ረቢከ ልአዕላ አለዚ ኸለቀ ፈሰዋ መጀመሪያ ረክዓ ትሰግዳለህ ትቀራለህ ሁለተኛ ረክዓ ቁል ያ አዩሃ ልካፊሩና ትቀራለህ ከዛ ሁለት ረክዓ ሰግደህ ሰላመት ትላለህ ከዛ አንድ ረክዓ ለብቻው ስታመጣው ቁል ወላህ ትቀራለህ ይህ ነው ነቢያችን ሳ ስለም ያዘወትሩት የነበሩ ሌላም ሌላም አለ የሚቀራ ግን እነዚህ ሶስት ስራዎች سبح اسم ربك እና ቁልያዩ ልካፊሩና قل هو الله أحد በወይትር ያዘወትሩት ነበር ነቢያችን ስ ሰለም نعم mic free ሰላሙ አሌይኩም ወረህመቱላሂ ወበረካቱ አዛን በሬዲዮ ወይም በቴሌቪዥን ስንሰማ መስጅድ ውስጥ እንደምንሰማው አይነት ዱዓ ነው ወይ የምናደርገው የሚል ነው mic ይህ ጥያቄ በጣም ትልቅ ጥያቄ ነው። እንዲያውም ማንም ሰው ሊመልሰው አይችልም። እኔ ራሴ ብዙ መጽሐፍት ገለባብጬ መልስ ሳጣ ድሮ ነው ድሮ ሼክ መሐመድ ሳልሕ ብን ተሚን ከአፋቸው ያገኘሁት መልስ ነው። ይህ ነገር ሬዲዮ አዛን ሲላሉ አዛኑ ለሰላት ከሆነ ከሱ ጋር ትላለህ አሉ። ለሰላት ለምሳሌ ዙሁር ገባ ተብሎ በሬዲዮ አዛን ሲደረግ ከሱ ጋር አላሁ አክበር አላሁ አክበር ሀይ አለ ሰላ ለሐውለ ወላ ቁወተ ትላለህ ለሰላት ከሆነ ዝም ብሎ አዛን ከ tape record እና ከቴሌቪዥን አዛን ዝም ብለህ ከሰማህ ለወቅት ሳይሆን ዝም ብሎ አዛን ከሰማህ ግን ከሱ ጋር አትልም ምክንያቱም አዛን አይደለም ይህ ሌላ ትርጉም ያለው ነው አዛን ማለት ዙሁር ገባ ብሎ አዛን ሲያደርግ ዒሻ ገባ ብሎ አዛን ሲያደርግ ትመልሳለህ አሉ ይህ የሼክ መሐመድ ሳልህ ታላቁ የሰዑዲ ዓለም የሰጡት መልስ ነው። ወቅት ለወቅት ካልሆነ ግን አዛኑ ምንም ትን አይደረግም አይክፍሪ ሰላሙ አሌይኩም ወረህመቱላሂ ወበረካቱ። እኔ ሳገባ ያለ ወኪል ተጠልፌ ነው የወሰደኝ። አንድ ልጅ አለን። አሁን ግን ከልጄ አባት ጋር አንድ ላይ አይደለንም። እሱ ሌላ አግብቷል፣ ግን እኔን ፈትቼሻለሁ አላለኝም። እኔ ኒካህ አለኝ ወይስ ፈትቼሻለሁ ማለትስ አለበት ወይ? ይህ ሁሉ የሆነው ፈልጌ ሳይሆን ተገድጄ ነው። ማለትም በጉልበት ተጠቅሞ ልጅ እስከ መውለድ የደረስኩት ይላል mic free። ጥያቄው በጥያቄ ልመልሰው። መቼ አገባሽ አንቺ መቼ ነው ያገባሽው ጠልፈ ወሰደሽ አለ እኔ ለምሳሌ አንዲት በሻራ ያገኘዋት ጠልፌ ይወስዳትና አስረግዛታለሁ ሚስቴ ነች አይደለችም ሀታ በትክክል ያልሆነ ወልይ አምርን ብታገባ ነበር የሚሻለው ትንሽ ትንሽ በወልይ አምር ነው ያገባችው ግን ወልይ አምሩ ትክክል አይደለም የማለቱ ጉዳይ ለመናገሩም ትንሽ እንትን ይችል ነበር ወሊ አምር ሆኖ ሳይሆን ላኪን አንቺ ጠልፎ ወሰድሽ ዘርፎ ወሰድሽ አረገዝሽ መቼ ሚስት ሆነሽ ኒካህ የላቸውም እንጂ አለ ኒካህ ያረገዝኩ ያረገዝሽው የተወለደው የዚና ልጅ ነው አሁንም ፍታኝ ለማለችም አይቻልም መቼ መቼ ኒካህ አስሮ ነው የሚፈታሽ ጥያቄው እንደዚህ ከሆነ አንድ ሰው ወዚር ይባላል ወዚር ማለት ሚኒስተር ግን ሚኒስትር የለም ለምሳሌ የውሃ ሚኒስተር ይባላል ውሃ ግን የለም የገንዘብ ሚኒስተር ይባላል ገንዘብ ግን የለም ያኔ አባባሌ ምንድን ነው ባሌ ነው ትያለሽ ኒካህ አላሰራችሁም መቼ ባልሽ ይሆናል ጠይብ ባል ካልሆነ ለምንድን ነው የሚጠልቀው ማንን ነው የሚጠልቀው ኢዘን አንቺ ሚስቱ አይደለሽም ያደረጋችሁ ዚና ነው ቶባ ትልቅ ቶባ ያስፈልጋቸዋል ልጁ የዚና ልጅ ነው ያንቺ ልጅ ነው የእሱ ልጅ ግን አይደለም ቶባ ብላችሁ ከአላህ ጋር ታርቃ ሰላም አለይኩም ወረሕመቱ ቁርአን ላይ ሐስቡን አላህ ወኒመል ወኪል ነው የሚለው ሰው ግን ሀስቢ አላህ ወኒመል ወኪል ነው የሚለው የትኛው ነው ትክክለኛው ልዩነቱን ቢያስረዱኝ የሚለው mic free። ሁሉም ትክክል ነው በቁርአን ረበና እቅፊር ለና ወርሐምና ይላል አንቺ ረቢ እቅፊር ሊ ወርሐምኒ ብትይ አንቺ ልብቻሽ ነው የምትይው ረቢ እቅፊር ሊ ወርሐምኒ በቁርአን ግን ረበና እቅፊር ለና ወሊዋሊደይን ምናምን ይላል ነው እንጂ እንትን አይደለም አንድ ሰው ዱዓ ሲያደርግ ለራሱ ዱዓ ያደርጋል አላሁም እግፊር ሊ ወርሐምኒ ይላል አብረው ሲያደርጉ ደግሞ አላሁም እግፊር ለና ወርሐምና ይላሉ ለምሳሌ አላህ ስብሓን ታላ እነዛ ሰሓባዎች ሐስቡን አላህ ወኒዕመ ወኪል አሉ ያኒ ጠላቶች እኮ ወታደሮች ሰብስበው ሊመቱዋችሁ እየተቀራረቡ ናቸው ሲሏቸው ሐስቡን አላህ ወኒዕመል ወኪል አሉ ሰሓባዎቹ ነው እንደዚህ ያሉ ማለት አላህ የክፊና አላህ ሊከላከለልን ነው አላህ ሊረዳን ነው አላህ ተወክለን ምን ምን እንዳይደርስብን እንፈራለን እንደማለት ነው አደለም አንተ ብቻን ስትሆን ደግሞ حسبي الله ونعم الوكيل ትላለህ ለእኔ የሚሆን ነው የሚረዳኝ እሱ ነው እንደማለት ስለሆነ ምንም አይደለም حسبنا الله ለብዙ ሰው ነው حسبي الله ለአንድ ሰው ነው mic free سلام عليكم ورحمة الله وبركاته። አንዲት ሴት እርጉዝ ሆና ደም እየፈሰሳት መስገድ ትችላሳል የሚል ነው mic free አሁን ተመልሰን ወደዛ ነው የምንሄደው መጀመሪያ እርጉዝ ደም የወር አበባ አይመጣባትም ናይንቲ percent አንዳንድ ሊገኝ ይችላል ግን የታወቀው medically ወላ በሸርዒ የታወቀው ያ ግን የወር አበባ አይደለም ይሄ ተመልሰን እሱ ነው የማሕፀን ኢንፌክሽን ሊሆን ይችላል ከሌላ ቦታ የመነጨ የበሽታ ነገር ሊሆን ይችላል ስለዚህ እዚህ ላይ ተከታትሎ የሚፈስ ከሆነ እንዳልኳችሁ በብልትዋ ትልቅ قطن ና ጨርቅ አርጋ ትዝጋውና يعني ለአምስት ሰላት አምስት ውዱ እያደረገች ትሰግዳለች حيض ስላልሆነ ነው حيض ነው የምትል ከሆነ ግን መስገድ የለባትም አይክፍሪ سلام عليكم ورحمة الله وبركاته። አንዲት እህታችን ምን ትላለች ወደ አረብ ሀገር ለሁለት አመት ኮንትራት ሄጄ ነበር አስራ ሶስት ወር እንደሰራሁ ትቻቸው ጠፋሁ አሁን ሐራም ነው አሉኝ። ምን ባደርግ ይሻለኛል ትላለች ማይክፍል ተመለሺ። إنتِ ዘልመሽ ነው የጠፋሽው። ተመለሺ፣ አፉ በሉም ብለሽ ተመለሺ። ከዛ በኋላ ሲያባርሩሽ ወደ አገርሽ ትሄጃለሽ። ወላ ገንዘብ ከፍለው ቪዛ ገዝተው ምናምን ብለው ጥረው ምናምን ሲያመጡ ኮንትራት አድርገሽ ነው የመጣሽው። ኮንትራቱን አፍርሰሽ እነሱን ከድተሽ መሸወዱ ማንም ሰው አይቀበለውም ይህ ነገር በዲንም ይሆን በሌላ philosophy ይሆን ተቀባይነት የለውምና ትመለስ ካሉ ያባረሮች خلاص ወደ አገርሽ ትሄጃለሽ ሌላ እንትን የለም እስቲ አምጡ ሌላ እንደ ጥያቄው መሰረት ልክ የጥያቄ መልክ የጥያቄ ልኩን መልስ ከፈለጋችሁ ትጠይቅም ነበር ስለዚህ ከድታ ስለጠፋች ትመለሳለች ሌላ እንትን የለውም mic free ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ሰው የቲም የሚባለው እስከ መቼ ነው? እስከ ብሉግ ከሆነ የሚረዳው ከሌለው አንድ ሰው ቢረዳው የቲም እንደረዳ ይቆጠራል ወይ? ልጆቹ ክርስቲያን ቢሆኑና ቢረዱ የረዳቸው ሰው አጅሩ የቲም እንደረዳ ይቆጠርለታል ወይ የሚል ነው። ማይክፍል መጀመሪያ يتيم የሚባለው አባቱ የሞተበት ብቻ ነው። እናቱ ከሞተች يتيم አይባልም። ምክንያቱም يتيم ማለት እንደ فقير يعني ገንዘብ የሌለው የሚቀልበው ሰው የሌለ ምስኪን ማለት ስለሆነ አባቱ የሞተበት ነው يتيم የሚባለው። ይህ አንድ። ሁለተኛ ነገር ሰደቃ ለውሻም ብትሰጥ፣ ለካፊርም ብትሰጥ፣ ለሙስሊም ብትሰጥ ሁሉ እክላስ ካደረግከ አላህ ይቀበለዋል ስለዚህ የቲም ከሆነ ካፊሩ እርዳው እርዳው ሰደቃ ነው አላህ አያጠፋልህም እስላም ክርስቲያን ምናምን አይልም ለየቲም ነገር ትረዳለህ አላህ ምንዳህን ይከፍልሃል ግን የቲም የሚባለው ብዙ ዕለሞች የሚሉት እስከ አቅመ አዳም እስከሚደርስ ነው አሉ አስራ አምስት ዓመት እስከሚደርስ የቲም ይባላል ከዛ በኋላ ግን የቲም አይደለም ሰርቶ ይበላል ማለት ነው ማክፍሪ ሰላም አለይኩም ወራህመቱላህ። ጥያቄዎቹ አልቀዋል ኡስታዝ። ለዛሬ እንግዲህ ያሉት እነዚህ ነበሩ። إن شاء الله ከዚህ በላይ እኔም ትንሽ መቀመጥ በጣም ተጨናንቄ ነው ያለሁትና ለሚቀጥለው ለኡሙ አይመንም ጥያቄ መቀበል ስለምትችል ለእሷም እሷም መጠየቅ ትችላለች። ለ admin ኦች ስጡ በአጠቃላይ ጥያቄ إن شاء الله። mic free እንግዲህ ቅዳሜ የጥያቄና መልስ ስለሆነ ጥያቄዎቹም አለቁ ሰዓቱን በዛ ያልቃል ማለት ነው ስለዚህ ያው የሚቀጥለው ደርስ ካለ ደርሱን ይቀጥሉ ኢንሻአላህ እኔ ደግሞ አልፌ ልተኛ ማለት ነው طيب ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወጡ እንዴ? ሳይወጡ አንድ ላስጣቸው ነበር አንድ ነገር አመለጠ። ኡስታዝ ወጡ አሉ። بسم الله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ኡስታዝ ኑር ሁሴን ኡስታዝ አለው እያሉ ነው አሉ ማይኩን ያዙና እናግሯቸው ሼክ ابراهيم ان شاء الله تعالى قبل ما تطلع رجاء انا بغيت اكلمك برايفت ان شاء الله مايك فري السلام عليكم ورحمة الله وبركاته السلام عليكم ورحمة الله تعالى وبركاته جنة ድምጼ ይሰማል ኢንሻአላህ ደርሷል መርሐባ ኢንሻአላህ ኡስታዝ እኔ ላስቀው የፈለኩት ምንድነው ሂናን በተመለከተ ነው ጥቁር ሂና ማድረግ የሚፈልጉ አንዳንድ ወንድሞች ምንን ምንድን ለማለት ፈልገው ነው አንዳንድ ለማግባት ሲፈልጉ ወጣት ለመምሰል ይፈልጋሉ እና ያን አንደኛ ደግሞ በዚያ ገሽ ነው እና ባጭሩ ምንድነው ለማለት የፈለኩት ኡስታዝ ይሄ ጥቁር ሒና የሚባለው ነገር ለማግባት ወይንም ወጣት ለመምሰል ለመፈለግ የሚፈልጉ ወንድሞች አሉ። አንደኛ ባጭሩ አንቱ እንዳልኩት መሸወድ፣ መገሸሽ፣ ገሽ አይፈቀድም ባልኩት ትክክል ነው። አንዳንድ ወንድሞች ጥቁር ሒና የሚሉት ምንድነው ወጣት ለመምሰል የሚፈልጉ አሉ። እሱ አንቱ እንዳልኩት በትክክል ሰውን ገሽ አይፈቀድም በዲናችን ለማለት ነው። ባጭሩ አንቱ እንዳልኩት ለማለት ብዬ ነው ኢንሻአላህ። بسم الله بسم الله السلام عليكم وبركاته حياكم الله وجزاكم وجزاكم ان شاء الله استاذ محمد አንውታ ኡስታዝ አቡ መሐመድ ዘጠና ሁለት እንደዚህም ደግሞ ኑር ኡስታዝ ማለት ነው ጀዛኩም ኸይር ኡስታዝ ቀደም በተጠየቀው ጥያቄ ላይ ማለት ነው በዚህ በልጅቷ ጉዳይ ማለት ነው በተጠለፈችው ጉዳይ እሱ ታሪኩን ነግራኛለች እና ምናልባት አዳምጠውኝ ልጅቷም ሩም ውስጥ አለች ታዳምጣለች ምናልባት መልካም ፍቃዶ ከሆነ ጥያቄ ታሪኩን ልንገሩትና ከዛ ለልጅቷት መልሱላት። ኢንሻአላህ ተጠልፋ የተባለው ነገር ማለት ነው። በቃሪኛ ከሆኑ አንዳንድ ጻፉልኝ። ለአኑታን የሚጣይ የጻፍኩ የጻፍኩላት እኔ ነበርኩኝ። ግን ልጅቷ ያው ይሄን ነገር መልስ መልስላት ታሪኩ እንደዚህ አይደለም ምናምን ላይ ነበረ ጎን ጀዛኩም ነው ጀዛኩ ኡስታዝ ኢንሻአላህ አላህ የጠየቁት ነገር ሁሉ በድብቅም በግልጽም አላህ ይሰጥ። አላሁም አሚን። ጥያቄ ምንድነው ኡስታዝ ልጅቷ በአጠቃላይ ያለችው ከክፍለ ሀገር ወደ አዲስ አበባ ትመጣለች። እና ከአዲስ አበባ መጣ አንድ ሰፈር ውስጥ በምትኖርበት አካባቢ እዛ አካባቢ ልጁ ሱቁት በምትላክበት ሰዓት የሆነ ልጅ ያያታል እና ይሄ ልጅ ሆኖ ብሎ ያው ይከታተላታል ማለት ነው። እሷም በዛ ሰዓት እድሜዋ በጣም ያው የወጣትነትና የአፍላ ጊዜ ስለነበረ በቃ ምንም እንትን አትለውም፣ ግን ያው ይቀራረባሉ። በተረፈ ግን ምንም አይነት ምንም የላቸውም። በዚህ ሁኔታ እያሉ አላህ ብሎ ከዛ በኋላ እሷ ከዛ ከጠፋና ሌላ አካባቢ ትሄዳለች ማለት ነው። በዚህ ሁኔታ እያለች ይሄ ልጅ የት እንዳለች ያረጋግጥና ያገኛታል። አሁን ያገኛትና ጠብቆ ልጅቷን በጣም ስለወዳትና ሊያገባት ስለፈለገ ምን ያደርጋል? ይጠብቃትና ጊዜ ጠብቆ ከአባቱ ጋር ይመካከርና አንድ ኡስታዝ የመስጊድ አስተጋጅና አንድ ለላሙ ሼህ ያዘጋጅና እቤቱ ያስቀምጥና ልክ የኢድ ቀን ይጠብቃትና ከኢድ ስትመጣ ያገኛታል። አግኝቷ ጠጥ ብሎ በቃ ዛሬ እኛ ጋር ነው ኢድ የምታከብሩ ብሏት ይዟት ሄዳ ወደ ቤቱ ማለት ነው። እች ልጅ ሰው የላትም አምናውን ያለችው ይዟት ሄዳል ማለት ነው። አሁን እዛ ከገቡ በኋላ already ልጁ እንደማትፈልጉ ከዛ ተነጋግረዋል። አሁን ይዟት ከገባ በኋላ ይዟት ሄድና ቀጥታ ቤታቸው ያስገባቸዋል ማለት ነው። አሁን ከገባች በኋላ በቃ ያው እኛ የፈለግንሽ ያው ላልናጋባሽ ነው ምናምን ይሏታል ማለት ነው። እሷ ደግሞ በዚህ ጉዳይ እኔ ምንም ነገር አልፈልግም፣ ቤተሰቦችም ቤተሰቦቿ ክፍለ ሀገር ናቸው። ቤተሰቦችም እዚህ ቦታ ማለት ነው ስለዚህ እነሱ ደግሞ እንደዚህ የሚባል ነገር የለም ይሏትና ሰውየው ማለት ነው ማለት ኢማሙ የሱ የሱ አባቱ አባቱ ሆኖ ያው ወኪል ሆኖ ያው ይፈርማል ማለት ነው። ለሷ ደግሞ እንደ ወሪ አምሮ ሆኖ ደግሞ እኛ ሌላኛው ሴት ሌላኛው ሰውዬ ወይም ሼህ ለሷ እኔ እንዳባችሁ ልሻለሁ ብሎ እንደ ወኪል ሆኖ ይፈርሙላታል። በቃ ይሄን የሆነው ይሄን ይሆንና ልጅቷ ከዛ ቤት እንዳትወጣ ያደርጓታል። ልጅቷ ልታመልጥ ትፈልጋለች። ወላኪን ለአራት ቀን ያህል እዛ ያስራታል ማለት ነው። ከቤቱ እንዳትወጣ ማለት ነው። በዚህን ጊዜ ይህን ግንኙነት ይፈጥራል ይፈጥራለች ማለት ነው። ይሄ ተደረገ ማለት ነው። በዚህ በዚህ ሁኔታ ተደርጎ ነው እቺ ተጠልፋ ገባች እና ለእርግዝና ያደረሰችው ማለት ነው። ይሄ ነው ትልቁ ሚስጥሩ ማለት ነው። ስለዚህ አሁን እቺ ልጅ አንደኛ ነገር ኒካ አለኝ ወይ ነው እዚህ ቦታ ላይ ኒካ አለኝ ወይ ሳልፈልግ ነገር ነውና እዚህ ቦታ ኒካ አለኝ ወይ ኒካስ ካለኝ እሱ የግድ ፈታዎች ማለት አለብኝ ወይ አለበት ወይ ነው የእሷ ጥያቄ ማለት ነው። ሁለተኛ ነገር ደግሞ ከልጇ ጋር አሁን ተለያይቷል። እሷ ውጭ ወጥታለች፣ ወደ አረብ ሀገር ሄዳለች። እሱ እዛ ኢትዮጵያ ነው ያለው። ግን ልጇም ለልጇ የሚቀልባት ነገር የለም፣ እሷ የሚረዳት ነገር የለም። contact ም የላቸው ምን ነገር የላቸውም። እሱ already ሌላ ቦታ ሌላ ሰው እንዳላገባ ሰምታለች። አግብቶ እየኖር ነው ያለው። እሷ ግን አሁን ብቻ ነው ያለችው። ከአሁን ደስ ማግባት ትችላለች እችላለሁ ወይ ነው እና የኔ ህይወት ምን ይመስላል በሸሪያ ወይ በዲኑ ምን ይመስላል የሚለው ጥያቄ ነው። ኢንሻአላህ ኡስታዝ ምናልባት ትክክል ካብራራውልት መልስ ደርሶ ኢንሻአላህ ማይክቱ ሰላም ስለወረካት እሺ ይህ ጥያቄና በፊቱ ጥያቄ አይገናኝም። ይህ የበለጠ ወንጀል ነው የጨመሩለት። ወንጀል ወንጀል ጨመሩበት እንጂ አምጥተው ልጅ አልፈልግም እያለች ሁለተኛ ነገር አባቷም እናቷም አያውቁም፣ ቤተሰቦቿም አያውቁም። ጥቅልል አድርገው በቃ ንካ አስረናል ብለው ማለት ከዚህ የበለጠ ዜና የለም። ከዚህ የበለጠ ዜና ምንም የለም። ከዚህ የባሰ ነገር ስለዚህ ከዛ በኋላ ትተዋት ሄደ። ትቷት ሄደ አገባ ሚስቴ ቢል ኖሮ ሚስቱ ስላልሆነች ነው ትቷት ሄደና ይህ በዲን በቁርአን በሐዲቱ በሱናው መጫወት ነው ይህ ነገር እዚህ ኒካሁ ያሰሩት ሰዎች በየተኛው ቀብር ገብተው ከአላህ ቁጣ እንደማያመልጡ ይህን መረጋገጥ አለባቸው ይህ ነገር ሁዋ እስትህዛኡን ብዲን እስትህዛኡን ቢልቁርአን በቁርአን መጫወት ስለሆነ ያው እሱ ነው ምንም ነገር የተጨመረበት የለም ቢጨመርበት ወንጀል ነው የተጨመረበት ነገሩ ላኪን ሚስቱ ነኝ ሚስቱ አደለሁም ልጁ ምናምን ምናምን ሀዲ ሱአል ቀዳኢ ሀዲ ሱአል ቀዳኢ ቃድ ቤት ሄዷ ታጣራ ሚስቱ አደለችም ንምለው ሚስቱ አደለችም ግን የኔ መልስ ፈትዋ ሊሆን አይችልም አሁን አሁን ነገሩ ስለተጠላለፈ ቀጥታ ቅርብ በሚገኘው ቃድ ቤት ሄዳ ነገሩን ዝርዝር አድርጋ ስትነግር እነሱ ፍርድ ይሰጥዋታል እሺ ወላሁ በሪ አን ሀ እሺ ስሙ እኔ ለአላህ የሚለው እኔ ለዚህ ፈትዋ አልሰጥበትም ላኪን ፈትዋ ከቃዲ ታገኛለች ምክንያቱም ብዙ የማናቆም ሊኖር ይችላል በዛ ጠልፎ ወስዶኝ አስረገዘኝ አለችው አሁን ደግሞ ሼኮቹ መጡና ዳሩት ነው የሚባለው። ሌላም የማናውቀው ነገር ስላለ ቃድ ቤት ሄዳ መልሶ ታገኛለች። ይህ በዚህ ይቋጫል ኢንሻአላህ። የኡስታዝ ኑር ሐሰን ግን ትንሽ እኔም ልጨምርለት የእነዚህ ሊያገቡ ፈልገው ሒና ጥቁር ምናምን የሚያደርጉ ድሮ ድሮ በሰሓባ ጊዜ ነው በታቢዒን ጊዜ አንዱ መጣና አንዷን ለማግባት ይፈልጋል። እሱ በእድሜ ትንሽ የገፋ ነው አልሙም እሷ ደግሞ ወጣት ነች ከዛ በኋላ ተስማሙ ላገባ ሻላት እሺ በሸርዑ ታገባኛለህ እና ተስማምቻለሁ አለችው ከዛ እሱ ደግሞ ማሻአላህ ማሻአላህ እንዴት የመሰለችው ልጅ አግኝቼ ብሎ ተስማማ ማለት ነው ከዛ ኒካሁ ከመታሰሩ በፊት ምን አለችው ግን አንድ እንከን አለኝ አለችው ምን ነው እንከኑ ወላይ በጸጉሬ ብዙ ሽበት አለኝ ጸጉሬ ነጭ ነው ተሸፍኖ ነው እንጂ ብዙ ሽበት አለኝ ስትለው የት አባትሽ አንቺ ደግሞ ሽማግሌ ሸምጣጣ ምናምን ብሎ ትተዋት ሲሄድ ናናና አለችው ጸጉሯን ከፍታ ያሳየችውና ጥቁር እሷ ደግሞ ገና የአስራ ስምንት አመት ልጅ ነች ጸጉሯም ጥቁር ነው ቆንጆ ነው እንዲህ ለምን እንደዚህ ያለች እንድታቂ አንተ አህያ አለችው እናንተ ሽበት እንደምትጠሉት እኛም እንጠላለን እናንተ ሽበት እንደምትጠሉ እኛ አስር እጥፍ ነው የምንጠላውና ሄድ አንተ ሽማግሌ ምናምን ብላ ሰድባ ለቀቀችው ማለት ነው ስለዚህ ለዚህ ነው እንግዲህ ነቢያችን ሳ ሰለም ኺዳዕ ግሽ መክዳት መሸወድ እንዳይገኝ አላህ በፈጠረው ጸጉር ላግባሽ ይበላት እንጂ ጥቁር አድርገው እንዴ አንድ ቆን እኮ መጋለጽ አለ እኮ እቤት ሲሄድ ሶስት አራት ቀን ቆይቶ ነጩ ሊወጣ ነው ናህኑ ሁና ናህኑ ሁና እኛ እዚህ ያለን ብለው ጨጉር ነጩ ሲወጡ ደግሞ ትንሽ ሲቆይ እንደገና ሁሉም ሲወጣ እዚህ ላይ መገላለጽ ይኖራል ለምን ለምን ያኺ ለምን ሰው በጸጉር ነው እንዴ የምታገባው የማታገባው በቁም ነገሩ በመልኩ በዲኑ ባያያዙ በወንድነቱ ነው እንጂ በጸጉርማ እንዴ እኔ አሉ ወላሂ የሰላሳ አመት እድሜ ጸጉሩ በሙሉ ነጭ ነው ሌሎቹ አልማቃችሁ የስልሳ አመት እድሜ አንዲት ጸጉር ነጭ የለውም በጸጉር አይደለም ወንድሞች ይህ የተፈጥሮ የሄሬዲቲ እንትን ነው የጸጉር ሽቤት ማድረግ ምናምን የትውልድ ነገር ነው እንጂ ልክ ነው የሽምግልና ሊሆን ይችላል ግን ተመልከቱ እናንተ የአርባ አመት እድሜ ሽበት ብቻ ሲሆን የስልሳ አመት እድሜ ሽበት የሌለው ታገኘዋለ እኔ ወንድም ነበረኝ የእኔ ታላቅ ታላቅ ነው ያኔ እኔ ከቤተሰቦች በነገራችን ላይ እናቴ አስራ ሁለት ነው የወለደችው እኔ የመጨረሻ ነኝ የመጨረሻ ያኒ ልጇ ነኝ እኔ ስለዚህ ከነዚህ አስራ ሁለት የእኔ አራተኛው ደረጃ ማለት ነው ከኔ ከኔና ከሱ ሶስት አሉ ታቃለ ስልሳ ሰባት እድሜ ሆኖ ሽቤት አልነበረውም አንዲት ጥርስም አልወለቀም ምንም አይነት ይሮጣል ምን ይላል ሁሉ ነገር ያደርጋል ስልሳ ሰባት እድሜ ሆነው ነው ምላችሁ ሌላ ወንድም አለኝ ከኔ የታናሽ ነው በቃ ጸጉሩ ሽበት ብቻ ሆነዋል በቅርብ ያኔ ወደ ሌላ ሳንሄድ በብኔ ቤተሰብ ነው ምነግራችሁ ያለው ስለዚህ ሽቤት አለመኖሩ የወጣትነት ምልክት አይደለም መኖሩ የሽምግልና እንትን አይደለም። ብዙ ሰዎች እዩ፣ ተመልከቱ እናንተ በአካባቢያቸው ያሉ። እኔ ከአንድ አመት በፊት የሞተ አንድ የእኔ ተማሪ ነበር። ተመልከቱ፣ እድሜው ሰላሳ ስድስት አመት ነው። ጸጉሩ በሙሉ ነጭ ነው፣ በሙሉ ነጭ ነው። ወጣት ገና ስፖርት የተጫወተ ማሻ ጥሩ ኳስ ተጫዋች ነው። ላኪን ጸጉሩ ነጭ ነው። ገና ሰላሳ ስድስት ያላገባው አሉ፣ ሰላሳ ስድስት አመት እና ይህ ነገር መሸወድ ነው ወላሁ አለም ወሰለ ላሁ አላ ነቢና ሙሐመድ وعلى آله وصحبه أجمعين نقص كم النقنان دهنا سمكت إن شاء الله ما يكفري